السلام عليكم ورحمة الله وبركاته طيب نجمر الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا يا رب العالمين مستمعي الأكارم قد توقف الحديث بنا في كتاب الصيام رقم الحديث 556 إن شاء الله طيب نجمر الله آه، وعن عائشة رضي الله عنها أن النبي صلى الله عليه وسلم اكتحل في رمضان وهو صائم رواه ابن ماجه بإسناد ضعيف وقال الترمذي لا يصح في هذا الباب شيء كعائشة رضي الله عنها تزجب الله ስራውን سنة أن النبي صلى الله عليه وسلم የአላህ መልእክተኛ اكتحل ተኩለዋል في رمضان برمضان ወር ኩል ተኩለዋል በሚኳሉበት ሰዓት ደግሞ መንገደኛ ሆነው አፍጥረው ምናምን ሳይሆን ወሆ ሳኢሙን እርሳቸው ጾመኛ ነበሩ የሚል ዘገባ አለ ዘገባውን رواه ابن ماجه ابن ماجه ናቸው የዘገቡት ግን ቢስናድም ضعيف ደከም ባለ ሰነድ የዘገቡት ሰነዱ ማለት ከከሌ ከከሌ ዞ ከሌ ከከሌ ዞ የሚባሉ ሰዎቹ ኢስናድ ይባላሉ ለኛ ያወራኝ ከሌ ነው ለከሌ ደግሞ ከሌ ነው ያወራው ለከሌ ደግሞ ከከሌ ዞ ነው ያወራው የምንላቸው ሰዎች ጭንቅላታቸው የሰሙትን ነገር የመያዙ ጉዳይ ደካማ ከሆነ ሐዲሱ ضعيف ይባላል وقال الترمذي امام الترمذي ብለዋል لا يصح صحيح ነገር አይኖርም አሉ في هذا الباب በዚህ ርዕስ ላይ شيء ምንም ነገር የለም እክተሃለ ወሳይም በሚለው ዘገባ ላይ በሌላ መልኩ የለም ሰይሆን ሐዲስ አይገኝም ይላሉ እብኑ ቀይም አልሃዲ የሚባል ክታባቸው ላይ እንደዚህ ዘግበው ነበር አነሁ እክተሃለ ወሳይም ብለዋል ወላ ይስሆያም አይፈቅ ሶያ አይደለም ብለዋል ሌላው ሐዲስ ኢብኑ ዑመር خرج عليه في رمضان وعيناه مملوءتان من الاسميد አጋጣሚ በረመዳን ነብዩ ውልቅ አሉ ከቤት አይኖቻቸው ኢስሚድ የሚባል የኩል አይነት ተሞልተው ነበረ የሚዘገባ ነው ይሄም ቢሆን ሶሂህ አይደለም ብለውታል አን ነብይ አመረ ቢልኢስሚድ ሙረውህ እንደነው وقال ليتقه الصائم ጾመኛ የሆነ ሰው ብቻ እንዳይኳለው ግን ምን ያለበት ሰው ያሳርፈዋል ኢስሚድ በሚባል ኩል ይኳል ብለዋል የሚዘገባም ነበር ይሄን እንደ ኢማሙ አህመድ ሐዲሱ ሙንከር ብለውታል ሊሆን የማይችል የተቀጠፈ ሐዲስ ነው ብለውታል ስለዚህ የትርሚዚ አባባል በዚህ ዙሪያ ሶሂህ ሐዲስ የለም ማለታቸው ትክክል ነው طيب እንግዲህ ኩል መኳል ጾምን አያስፈታም ለማለት ነበር ይሄን ማስረጃ ሐዲስ ያመጡ ሐዲሱ ግን ደካማ ሆነና ወደቀ አሁን ያስፈታል እንበል መኳል ወይስ አያስፈታም እንበል አስሉ ኩል ሸይ አልበራ ይላሉ ዑለማዎች ማንኛውም ነገር መጀመሪያ አስሉ መፈቀር ነው ይሄ ነገር አይቻልም ይሄ ነገር ያስፈጥራል ሲባል መቆጠብ ነው ያለብን ስለዚህ አሁን ስለኩል ኩል ምንም የለም ተኩለዋል የሚለውም ደግሞ ضعيفና ደካማ ሆነብን ምን እናረጋለን الى البراءه الاصليه ነው የምንሄደው ወደ መጀመሪያ ንጹህነት ነውና የሚፈቀደው የሚፈለገው ያው ይሄ ነገር ያስፈታ እስካልተባለ ድረስ አስፈታት ነው ይዘው የምንሄደው ነው طيب ስለዚህ ኩል መኳል ቅቤ መቀባት የረጠበ ልብስ ነገር አለመጫን ሻወር መውሰድ ሰው ነገሮች ጾምን አያበላሹም ነው طيب ያው መዛብራ አንዳንድ ነገር አለ اختلف العلماء فيها فبعضهم يرى انها تفسد الجوف وانها مفتره ومفسد الصوم وبعضهم يرى انها ليس من الطعام والشراب والغذاء على اي حال استتم بميلو نهل تعالوا على تبارك الله فيكم كتلوا وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم من نسي وهو سائم فأكل أو شرب فليتم صومه فإنما أطعمه الله وسقاه متفق عليه وللحكيم من أفطر في رمضان ناسيا فلا قضاء عليه ولا كفارة وهو الصحيح طيب وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم من نسي وهو صائم فاكل او شرب فليتم صومه فانما طعمه الله وسقاه متفق عليه وللحاكم من افطر في رمضان ناسيا فلا قضاء عليه ولا كفاره وهو صحيح ከአቡ ሁረይራ ተዘገበ ስራቸውን አላህ ይወድላቸውና ነብዩ አለይሂ ሰላቱ ወሰላም ይቀጥለው ተናግረዋል አቡ ሁረይራ መነሲየ የረሳ ሰው ምንን የረሰው ጾመኛ መሆኑን ወወርሱ ግን ሳይሙ ጾመኛ ነበር ግን ጾመኛ መሆኑን ረሳና ፈአከለ ከረሳ በኋላ በላ አው ሸሪበ ወይም ጠጣ ምን ያድርግ ጾም ይበላሻል አይበላሽም ከዛስ በኋላ አንዴ ከበላ በኋላ ያልቆልኛ ወይ ይቀጥልበት ወይስ ያቁም መጠጣት መብላቱን ያቁም ካስታወሰበት ጀምሮ እስከሚጠግብም ካላወቀ ካላስታወሰ ያው እስከሚጠግብ ይበላል ችግር የለም ካስታወሰ በኋላ ግን ምንም ነገር አይወጥ ማቆም ያለበት ፈሊቲመ ሶመሁ ራስ የበላ የጠጣ ሰው ጾሙን ይሙላ ማለት ይቀጥል በዛ በጾሙ ላይ አፍጠር ያለው ያፈርስ ማለት ነው ያ የበላው ነገር ጾሙን አያበላሸውም ማለት ነው ሳያስታውስ የበላው አያበላሽበትም ሳያስታውስ የጠጣው አያበላሽበትም ጾሙን መቀጠል ይችላል فانما طعمه الله የመገበው አላህ ነው ወሰቃሁ ያጠጣውም አላህ ነው አትራብ ጾመኛ ነህ ግን አትራብ ብሎ አላህ በለው አጠጣው ማለት ነው አትጠማብኝ አለው እሱ አጎረሰው خلاص متفق عليه ቡኻሪና ሙስሊም وللحاكم عند حاكم ዘገባ الحاكم የሚባሉ ሐዲስ ባለሙያ ናቸው من افطر في رمضان የቅድሙ ማንኛውም ጾም ነበር አሁን ደግሞ ረመዳን ቢሆን ማለታቸው አስየን ረስቶ ፈላ ቀዶ አለይ ሌላ ጊዜ ቀዶ ያውጣም አይባልም የዛን ቀን የሚጨርሰው ጾሙን ሌላ ጊዜም እንደገና ረመዳን ከወጣ በኋላ ቀዶ ያውጣው አይባልም ወላ ከፋራተ ከፋራም የለበትም وهو صحيح ማለት ሐዲሱ صحيح ነው ማለት ነው እንደውም አዎ صحيح ነው ያወራኛው ሐዲስ ደግፈዋል ቡኻሪ ነው ሙስሊም ያለው ሐዲሱ صحيح ነው ሸይኹ አልባኒ ያው ጥሩ ነው ብለውታል ይላል ፈልቲም ለአማል አመል አመል ትባላለች ስለዚህ ረሶ መብላት መጠጣት ጾምን አያበላሽም ካስታወሰ በኋላ ግን አፉ ላይ ያለውን ቢሆን መጥፋት ማውጣት የግድ ነው እሺ እኛ አረሳን ሌላው ሰው ረስቶ ሲበላየ ነው ጾመኛ እንደሆነ እናውቃለን ሲበላየ ነው ማስታወስ አለበት ወይስ ዝም እንበለው እሱ ረስቶ ይበላል ረስቶ የበላ ሰው ደግሞ ጾሙ አይበላሽም ተብሏል ካስታወሰ በኋላ ጾሙን ይቀጥል ተብሏል ማስታወስ አለብን ማስረጃው መራ منكم منكرا فليغيره بيده فإن لم يستطع فبلسانه የሚለው ሐዲስ ነው መጥፎ ስራ ሲሰራ ያየሰ በረመዳን መብራት እንግዲህ ሙስሊም የሆነ ሰው አቅማዳም የደረሰ ሰው ጤናማ የሆነ ሰው መንገድ ያልወጣ የወራባ የሌለባቸው የወሊድ እንትን የሌለባቸው ሲበሉ ማየት ሙንከር ነው ይሄ ይሄን አይቶ ዝም ማለት አይቻልም ስለዚህ ጾመኛ አይደለ እንዴ ለምን ትበላለህ ይበለው ከዛ በኋላ ረስቶ ከሆነ ያቆማል አውቆ ከሆነ መፍትሄ የለው ያው እናቃለን ለማንኛውም ስለዚህ አውቆም ከሆነ የበላው ምክንያቱን ይናገራል በቂ ምክንያት ካለው ይቀበለዋል ከሌለው የሚቻለው እርምጃ ይወሰዳል ማለት ነው فانما اطعمه الله የሚለው ሌላ ማንም አላበላውም አላህ ብቻ ነው ያበላው እንደማለት ነው እነማ የምትለው ቃል ብቻ ትርጉም ትሰጣለች ይችላል ማነው ማለት ማ አጣመሁ ወላ ሰቃሁ ኢላላሁ እንደማለት ነው መርሳት የሚባለው ነገር ከአላህ የመጣ ነው አላህ ነው የሚያስረሳን የሚያስረሳብን ደግሞ ሚሉጥፌ ነው ከዝነቱ ለባሮቹ ከማዘብ የተነሳ ነው ነው ሚለን ቀጥሉ صلى الله عليه وسلم من زرعه القيء فلا قضاء عليه ومن استقاء فعليه القضاء رواه الخمسة وأعله أحمد وقواه الدار قطني جزاك الله وعن أبي هريرة رضي الله عنه أنه قال قال رسول الله صلى الله عليه وسلم من ذرعه من ذرعه الكيء فلا قضاء عليه ومن استقاء فعليه القضاء رواه الخمسة وأعله أحمد وقواه الدارقطني ከአቡ ሁረይራ ተዘገበ ስራቸውን አላህ Subhanahu Wa Ta'ala ይወደድላቸው አቡ ሁረይራ ምናሩ ነብዩ አለይሂ ሰላቱ ወሰላም የሚቀጥለው ተናግረዋል ይልና من زرعه القيء زرعه ማለት بمعنى من سبقه እንደማለት ነው አልቀይ ማለት ቀይ ታውቃላችሁ አክታ ነገር ወይም ደግሞ ምን ባለው ምን እንደሚባለው ተውኪያ ነገር ማለት ነው ተውከ ተውኪያ እሺ ትውኪያ ነገር የቀደመው ማለት እሱ ሳያስበው ቀርቦ ወጣበት ማለት ነው እና ይወጣበት ጾሙ ይበላሽም አይበላሽም ፈላቀቱ አለህ ያለ ቀዷ የለበትም ማለት ጾሙ አልተበላሸም ማለት ነው ለምን ተቃአ ጣቱ አስገብቶ ወይ ሲዋክ ነገር ወደ ሶዳ ሁሉ አስገባት ሁን ብሎ የበላው ነገር እንዲወጣ አለ ፈልጎ አንዳንድ ሰው ጨጓራ ስነሳ በማን ነገር ለማውጣት ይሞክራሉ ወመን استقاء ማስ ሲንናታ አረበኛ ቃል ላይ አልቃ ሲገቡ መፈለግን ያመለክታሉ ይባላል بمعنى طلب خروج القيء ማለት ነው እንትኑ አከታው እንዲወጣለት ተውከቱ እንዲወጣለት የፈለገ ሰው እና ያወጣ ሰው ከሆነ ግን فعله القضاء ቀዷ ማውጣት አለበት ጾሙ ተበላሽቷል ማለት ነው ስለዚህ ማስታወክ በራሱ ከወጣ ጾም አይበላሽም ሁሉ ብሎ ሰው ካወጣው ግን ጾሙ ይበላሻል ቀዶ አለበት ነው አልহামዱሊላህ ከፋራ አለበት አላለም ቀዶ ብቻ ነው ያው ወንጀለኛ ሊሆን ይችላል ነገር ግን ቀዶ የሚጠበቀው رواه الخمسه አምስቱ ዘግበውታል ኢማሙ አህመድን ጨምሮ ማለት ነው ወአዓለሁ አህመድ ኢማሙ አህመድ ግን ቢዘግቡትም በሽተኛ ነው ሰነዱ ብለውታል ማ ቢማ አደረገው በሽተኛ አድርገውታል ማለት ነው ከዘገባው ላይ ወቀዋሁ ዳረቁትኒ ኢማሙ ዳረቁትኒ ግን ሐዲሱን አጠናክረውታል ስለዚህ ሐዲሱ ሐሰን ነው ኢማሙ ትርሚዚም ሐሰን ብለውታል ኢብኑ ሒባንና ሐኪም ሰይ ብለውታል ዘሃቢም ተስማምተዋል ዳረቁትኒ ወአብዱል ሐቅ ሪጃሉ ሁሉም ሲቃስም ብለዋል አንዳንዶቹ ግን ያው ነገር አለ ኢማሙ ቡኻሪ ይሄ ሐዲስ محفوظ መስሎ አይታየኝም ብለዋል ኢማሙ አህመድ ጭራሽ ተቀባይት የለውም ብለዋል ትርሚዚ በዚህ ባብ ውስጥ ሶይ ነገር አይገኝም የሚል ሌላ ሶይ የሆነ ነገር አይገኝም ብለዋል ግን ይሄንን ሐሰን አድርገውታል ይላል زرعه القيوم من زرعه بفتح بفتحات ثلاث ዛባም ራኦም አይኖም በፈትሃ ነው የምትነበበው بمعنى من سبقه وغلبه وقهره እንደማለት እሺ ከዚህ ሐዲስ የምንወስደው መብላት መጠጣት ان الاكل والشرب فرقي من العام الذاكر المختار يفطر الصائم ويصل الصيام عجيب كده أن الأكل أو الشرب من الناس لا يفسد الصوم رسول الله تزوم يبلاشم የሚል ሐዲስ ነው መብላት መጠጣት ግን ያበላሽ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 በረመዳን ፈትሁ መካ በረመዳን ነው በነገራችን የዛኑ አመት መካ ለመክፈት ሲሄዱ በረመዳን ወጡ እያለ ነው ከቤታቸው ከመዲና ሲወጡ ጾመኛ ናቸው እንዳሁኑ በአራሳ በአምሳ የሚደርስ እንዳይመስላችሁ የእግር መንገድ ያለው አንድ አስር ቀን فصام ጾሙ حتى بلغ እስከሚደርሱ ድረስ ኩራ አልገኒም የምትባል ቦታ ኩራ አልገኒም ኩራ ማለት የእንሰሳዎች ሰኮና ምንለም ጉራቸው እሱ ኩራ ይባላል ግን ያው ጫፍ ማን ነው ኩራ ይባላል የአፍንጫ ሊሆን ይችላል ምን አንፊ ሊሆን ይችላል አው ሐራ አላያል ኩራ ማለት ጫፍ እንደማለት ነው ኩራ አልገሚማ አልገሚም የሚባለው ቦታ ጫፍ ላይ እስከሚደርሱ ጾመኛ ነበሩ ፈሳመ الناس ሰውም ጾመ አብሮ እዛ ከደረሱ በኋላ ግን ثم دعا ተጣሩ አምጡ ብለው ምን ቢቀደህን ቀደህ አምጡ አሉ ቀደህ ማለት ኩባያ እንበሉ ውሃ ይያዝበት ቆዳም ሊሆን ይችላል ያሆኑ የሆነ ጆክ ነገር ውሃ መያዣ ነገር ጥሊ ነገር ሊሆን ይችላል ብቻ ውሃ የሚያዝበት ነገር ነው ብዙ ጊዜ ቀዳህ ግን ያው እንደ ኩባያ ነገር ያለ ነው ሚማኢን ከውሃ የሆነ ማለት ውሃ ያዘለ ውሃ በውስጡ ያዘቃ አምጧሉ መጣላቸው ፈረፋ ወደ ላይ ሰው እንዲያውቁ ዝቅ አሁን ሽክ ማን ሰው እንደዛ አሳዩ ማንጃቸው حتى نظر اليه الناس او حتى نظر الناس اليه ወደዛ ወደ ዋንጫው እስከሚመለከት ድረሰው ማለት ነው ለምን እንደው ሽክ የሚያወጡት ብሎ አዩት ከዛ ወዳፋቸው አመጡና ፈሸሪበ ጠጡ ከወዳ የጾሙ ነበር የመጡት አሁን ቀን ላይ ነው ቁርአን ገም የሚባለው ቦታ ላይ ቀን ነው የጠጡት ثم قيل له ከዛ ተነገራቸው بعد ذلك ማሳቸው አፍጥረው እንደዚህ እጃቸው አንስተው አሳይተው ጠጥተው አፍጥረው ከቆዩ በኋላ እነባዶ الناس ቀርሷም የተወሰኑ ሰዎች ቆጽመዋል አንቱ ብታፈጥሩም አላፈጠሩም አላቸው فقال ኡላይከ ለኡሳኒ ጥፋተኞች ወንጀለኞች ናቸው ኡላይከ ለኡሳ አመፀኞች ናቸው ለምን መንገድ ሲወጡ መጾም አመፀኛ ስብላል ወአንተ ሱሙ ኸይሩን ለኩም የሚለው ቁርአኑ ቁርአኑ ወአንተ ሱሙ መጾማችሁ ኸይሩን ለኩም የሚለው እንግዲህ መንገድ ስትወጡ ማፍጠር ትችላላችሁ ነው እርግጥ ፍቃድ ተሰጥቷል طيب ነገር ግን የማይከብዳችሁ ከሆነ ብታፈጥሩ ደግሞ ማን ብትጾሙ የተሻለ ነው ብሏ ቁርአን አሁን ላይ ግን ኡላይከ ለዑሳህ ኡላይከ ለዑሳህ መንገድ መንገድ በረመዳን ወይም ጾመኛ ሆኖ የሚወጣ ሰው ለሶስት ይከፈላል አንዱ መጾሙ حرام የሚሆንበት ነው ሁለተኛው መጾሙም ማፍጠሩም የሚፈቀድለት ነው ሶስተኛው መጾሙ የሚመረጥበት ነው ኃይል አለው ጉልበት አለው ምንም አይደክመው አይጠማውም አይረባውም ይሄ ሰው ቢጾም የተሻለ ነው طيب ቢጾምም ብዙ አይከብደውም ነገር ግን ማፍጠሩን ይመርጣል አፈጠረ ችግር የለውም መጾም አይችልም አቅም የለውም አላፈጥርም ብሎ ጾመ ሰውየው ይሄ ሰው ወንጀለኛ ነው ስለዚህ ነብዩ አለይሂ ሰላቱ ወሰለም መጀመሪያ ይሄው ወደፊት የሚመጣው ዘገባ በደንብ ያብራራው ሐዲሱ የተወሰኑ ሰዎች መጾም አቅቷቸዋል ደክሟቸዋል ሰው የሚጠብቀው አንቱን ነው አንቱ ብታፈጥሩ እኮ ያፈጥራል እሳቸው ካላፈጥሩ የማናፈጥር እያለ ሰው ችግር ላይ ወድቋል አሏቸው ያን ጊዜ ነው ያዙ ውሃ ሽቅብ እንዲከፍ አድርገው ያሳዩትና የጠጡት ያም ሆኖ ደግሞ የጾሙ ሰዎች አሉ አሏቸው ኋላ እኒ ጥፋተኞች ናቸው ወንጀለኞች ናቸው አሉ ምክንያቱም ደካክመና ሁላችንም ማፍጠር አለብን ብለን የማፈጠር እነሱ ግን አናፈጥርም ማለታቸው ይሄ ወንጀለኛ ነው የሚያስብለው ቢያንፎስኩ ቢያንፎስኩ ለታሉካ ነው ነፍሳችሁን ለጥፋት አትዳርጉ ነው የሚለው አላህ ስለዚህ ጥፋተኞች ናቸው እያለ ነው እያሉን ነው ወፊ ለፍዚን በሌላ አባባ ወይ ማዘጋገብ ፈቂለ ለሁ ለነብዩ ተነገራቸው ሚስጥር ان الناس የተወሰኑ ሰዎች ቀርሸቀ عليهم الصيام መጾም ከብዷቸዋል እስካሁን እየጾሙ መተው ነበር ከዚህ በኋላ ግን ጾሙ እየከበዳቸው ነው ምን ይሻላል አባቸው وانما ينتظرون ينظرون እንዳቱ وانما ينتظرون የሚጠባበቁት فعلت እርሰው የሰሩትን ነው የሚጠብቁት ማለት የምሰሩትን ነው የሚጠብቁት ካፈጥሩ ካፈጥራሉ ካላፈጥሩም ያው ተሸጋግረው ቢሆን ይጾማሉ ማለት ነው በሉ ፈዳ ቢቀደህን ዋ ብርጭቆ አምጡልኝ ውሃ ያዛሉ ምማ ያውን ባድር አስር ኮሩ ነው ማፍጠሪያው ምንም አልቀረውም ያን ሁሉ ቀን ከአስር በኋላም ቢሆን ሰውየው ከደካከመ የአላህን ሩክሳ ፍቃድ መቀበል አለበት እና ማፍተር አለበት አፈጠሩ ፈሸሪበ ጠጡ ነው የሚለው ሙስሊም ስለዚህ ማ ባድር አስርም ቢሆን ሰውየው የሚከብደው ከሆነ ማፍጠር ይችላል አንዴ ከጾምኩ በኋላ ካሁን በኋላስ እጾማታለሁ እንጂ አላፈጥርም የሚባል ነገር የለም ኩራል ገሚም ሸለቆ ነው ከመካ ወደ መዲና ሲመጣ الى المدينه المنوره يبعد عن مكه ب 64 ኪሎ ሜትር 64 ኪሎ ሜትር ይርቃል እያሉ ነው ከመካ ወደ መዲና ሲሄዱ ويعرف عند اهل تلك الجهه ببرقع الغيم يوتا برقع الغيم يوتا አሁን ላይ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 ላይ ጥንካሬ ይሰማኛል አለስያቢ በመጾም ፊ ሰፈር በመንገድ ላይ ሆነን ብጾም ቁዋ እንዳለኝ ነው የማየው ስለዚህ ፈሐላ አለ የጁና በመጾሜ ወንጀል አለብኝ ጁናህ ማለት ቢማና ሐረጅ ማለት አው ኢስም ወንጀል አለብኝ ወይ فقال رسول الله ነብዩ ምናሉት የለብህም ምክንያቱም ይሄ ሩክሰቱ من الله ከአላህ የሆነች ፍቃድ ነች መንገደኛ የሆነ ሰው ከአላህ የሆነ ፍቃድ መጥቶለታል ምን ለማድረግ ለመብላት ለመጠጣት ለማፍጠር فمن اخذ بها ማፍጠር አለብኝ ብሎ የአላህን ፍቃድ የተቀበለ ሰው فحسن መልካም ነው ጥሩ ነው ያው ان الله يحب ان تؤتى عزائمه كما يحب ان تؤتى رخصه من ይነግራል ومن احب ان يصوم መጾም የፈለገ ሰው ደግሞ በሰፈር ላይ እያለ ጾማለሁ ቢል فلا جناح عليه بمعنى فلا اسم عليه ወንጀል የለበትም ማሉ ዘገባው رواه مسلم አለ واصل ፍሬ ሐሳቡ ቅንብሩ ይለያል የዚህ ሐዲስ ፍሬ ሐሳብ ሙስሊም ላይ ብቻ ሳይሆን ፊልም ተፈቂ አለ ቡኻሪና ሙስሊም ላይ ሆኖ ይገኛል አሉ ባይሆን ዘጋቢው ማለት ምን ሐዲስ አይሻ ከአይሻ ሐዲስ ነው ምንድነው አነ ሐምዛ ኢብኑ አምር ሐምዛ ኢብኑ አምር የሚባለው ሰው ሳለ ረሱላህ ሰለላሁ ዐለይሂ ወሰለም ነብያችን ጠየቃቸው ምን ብሎ ያ ረሱላህ የሚያጅዱ ቁወተ ፍየቁወተን ብሎ ማለት ነው ኃይል አለኝ ጉልበት ይታየኛልና ሰፈር ላይ ያለው ብጾም እንደማይከብደኝ የሚታየኝና ብጾም ምን ይመስልሃል ብሎ ጠየቃቸው ያውን የቀረነው ሐዲስ መልስ መጣለት ሩሳኑ ብትቀበለ ሰየው ጥሩ ነው አይ ማፍጠር አለ ማን ነው መጾም አለብኝ ብለህ ደግሞ ወንጀል የለብህም አሉት ምክንያቱም ወመን ካነ መሪዶን በሽተኛ የሆነ ሰው አው አላ ሰፈሪን ወይ በጉዞ ላይ ያለ ሰው ማፍጠርና ረመዳን ሲወጣ ደግሞ ፈይደቱ ምን አያም ነው ከሌላው ጊዜ ቀን ያፈጠረን ያክል ቀን ይጾማል ቆጥሮ ማለት ነው አምስት ቀን አፍጥሮ ከሆነ አምስት ቀን ይቀዳ ያወጣል ማለት ነው ይላል አላህ يريد الله بكم اليسر ولا يريد بكم العسر አላህ ምን ጊዜም ለእናንተ ማግራትን ነው እንጂ ማካበድን ማስቸገርን አይወድላችሁም ስለዚህ ማፍጠርም ይቻላል መጾም ይቻላል ነው በተገድሉ ስለዚህ መንገድ ላይ የወጣ ሰው ጉልበት ካለ ይጾም አረ ማፍጠር የሚመርጠው የሚሻለኝ እሱ ነው ካለ ወንጀልም የለበትም ነው ቅድም ወላይ ከረሷ ወላይ ከረሷ ያሉት አቅም የሌላቸውን ሰዎች እንጂ አቅም ያለውን ሰውማ ያው ወንጀል የለበትም ብለውታል ነው ቀጥሉ وعن ابن عباس رضي الله تعالى عنهما قال رخص للشيخ الكبير أن أن يفطر ويطعم عن كل عن كل يوم مسكينا ولا قضاء عليه رواه الدار قطني والحكيم وصححه وعن ابن عباس رضي الله عنهما أنه قال رخص للشيخ الكبير أن يفطر ويطعم عن كل يوم مسكينا ولا قضاء عليه رواه الدارقطني والحاكم وصححه ከብኑ አባስ ተዘገበ ስራቸውን አላህ Subhanahu Wa Ta'ala ይወደድላቸውና እብኑ አባስ ምን አሉ رخص ተፈቅዷል አሉ ተፈቅዷል ለማን ለሼክ الكبير ለሽማግሌ እድሜው ለገፋ ላሮገ ሰው ማለት ነው ምን እንዲያደርግ የተፈቀደው አንይፍጥራ እንዲያፈጥር ተፈቅዷል ويطعم ከዚያም እንዲያበላ عن كل يوم ስለያ በፈጥራት ቀን ምስኪንን አንድ ዲሃ እንዲያበላ ማብራቱ ብቻ በቃው ቀዶ የለበትም አዎ ወላ ቀዶ አለይሂ ቀዶ አይጠበቅበትም መጀመሪያ ማፍጠር የተፈቀደለ ሸምግሎ አይደል ሽምግልና እርጅና ይለቀው ስለዚህ 30 ቀን ካፈጠረ 30 ምስኪን ያበላል ማለት ነው አምስት ቀን ካፈጠረ አምስት ምስኪን ያበላል የለበትም رواه الدارقطني دارقطني زغبوتال والحاكم حاكم زغبوتال وصححه حديثهم صحيح بلوتال وصححه وصححه الا يرغبن بواتق ازازق وصححه حاء كحاء حاء كحاء كتازه لان صححه ሰሐሐሁ ካለ ግን ሁለቱም ማለት ነው ዳረቁትንም ሐኪምም የዘገቡትን ሐዲስ ሶሂህ ብለውታል ማለት ነው አከላሁ ሁለት ሰዎች በሉት ማለት ነው አከላሁ ከሆነ አንድ ሰው በላ ማለት አከላሁ ከተባለ ግን ሁለት ሰዎች በሉት ማለት ነው ልክ እንደዛ ነው እሺ አሁን በአባት ኑራቸው ይችላል እናትም ኑራቸው ይችላል እድሜያቸው ገፍቷል አቅማቸው ያው የተመናመነ ወደ ህፃናት ይመጣሉ ኢላ አርዘሊ ወመር እንደሚለው ይጃጃሉ ያን ጊዜ መጾም ከብዳቸዋል በጣም ይርባቸዋል መጾም የማይችሉ ከሆነ ምን ማድረግ አለባቸው በዛ አንዳንድ ያበራሉ ወይ ያለው ሀብታም ያብላሽ የሌለው ምስኪንስ ጡረታ የገባ ሰው ልጆቹ ቀላቢዎቹ ከከፈሉለት ይክፈሉለት የማይቻል ከሆነ ያው መጾም አይችልም እስካልቻለ ድረስ እንደ ሸሪዓው ማብላት አለበት ነው መጾም ካቃተው ያንስ ምስኪን ያበላ አጅርን በዛ ከፍ እያደረገ ይኖር ነው ቀዳ የለበትም ከፈራም የለበት እንደዛ ከዝብጭ ውጭ ማለት ነው ለዚህም ማስረጃው ያ አዩሃ ለዛሙ كتب عليكم الصيام መጀመሪያ ጾም ግዴታ መሆኑ መጣ ሽማግሌዎች ተቸጋገሩ ምን ይሻላ ሲባል وعلى الذين يطيقونه فدية طعام مسكين መጣ وعلى الذين يطيقونه فدية فدية መክፈል አለባቸው ፍዲያው ምንድነው طعام مسكين مسكين ማብራት يطيقونه ማለት ከአቅም በላይ የሆነባቸው መቻል ይችላሉ ግን ከአቅም በላይ የሆነባቸው ማለት ነው طيب ማብላት ፊዲያ ያለባቸው ብሎ ፊዲያውንም እዙ ተናገረ ምስኪን ማብላት እንደሆነ فمن تطوع خيرا خير ነገር ትርፍ የሰራ فهو خير له ያው ምስኪን ያብላት አባል ጨማምሮ ያበላለሁ ካለ ራሱ ጉዳይ ጥሩ ነው መጾማችሁ ደግሞ ከቻላችሁ የተሻለ ነው ኢን ኩንቱም ተዓለሙን የምትረዱ የምታውቁ ከሆነ አላህ ስለዚህ ምን የሆነ ምርጫ ነበር የመጣው فصار المسلمون مخيرين في اول الامر بين الصيام وبين الفطر مع الفديه በመጾምና በማፍጠር ካፈጠረ ደግሞ ፊዲያ እየከፈለው የሚጣም ምስኪን ማለት ነው ምርጫው ነበር የተሰጠው ለእያንዳንዱ ግን አንድ ምስኪን وعلى الذي تكون في دين طعام مسكين كان من اراد يفطر يفتدي حتى نزلت الذي بعدها فمن شهد منكم الشهر فليصمه يمتمتع شارچو فالنسخ ثابت في حق الصحيح ممكن ማለት ማንኛውም ሰው ምርጫ ነበረው እያለ ነው የሚገርሙ ማንኛውም ሰው መጾም ይችላል ግን ትንሽ ይቸጋገራል ምርጫ አለው ወይ መጾም ወይ አፍጥሮ ምስኪን ማብላት ነበረ ኋላ ላይ ፈመን ሸሄደ ሚኩም ሸረ ፈለሱም የሚለው ሲመጣ ግን ረመዳን ጾም ላይ ወር ላይ ደረሰ ሰው መጾም አለበት አለ ዘጋው ባይሆን رخص للشيخ الكبير ان يفطر ويطعم عن كل يوم مسكين ولا قضاء عليه ሽማግሌ ሲሆነው ሰው ምርጫው ለሌሎቹ ሲዘጋ ለእርሱ አልተዘጋም አፍጥሮ ስላፈጠረበት ማብላት ይችላል ነው ለዚህም የሚያረጋግጥ ሌላ ሐዲስ አለ اثبت الله صيامه على المقيم الصحيح ورخص في المريض والمسافر وثبت لطعام الكبير الذي لا يستطيع الصيام እንደሟል خلاصه በተቀሉ ያሮገ ሰው ያሮገች ሴት ማብላት ማጠጣት ያው ማለት አንድ ምስኪን ማግላት ማፍጠር ይችላሉ ነው በሽተኛው በሽተኛ ያፈጥራል ቀለም የሚያወጣው ቀጥሉ ማን عن أبي هريرة رضي الله عنه قال جاء رجل إلى النبي صلى الله عليه وسلم فقال هلكت يا رسول الله قال وما هل أه-، أهلكك قال وقعت على امرأتي في رمضان فقال هل تجد ما تعطيك رقبة قال لا فهل تستطيع أن تصوم شهرين متتابعين قال لا قال فهل تجد ما تطعم ستين مسكينا قال لا ثم جلس فأتي النبي صلى الله عليه وسلم بأرق في في تمر فقال تصدق بهذا فقال أعلى أفقر منا فما بين فما بين لعبتيها أهل بيت أحوج إليه منا فضحك النبي صلى الله عليه وسلم حتى بدت حتى بدت أيابه ثم قال اذهب فأطعمه أهلك رواه السبع واللفظ للمسلم وعن أبي هريرة رضي الله عنه أنه قال جاء رجل إلى النبي صلى الله عليه وسلم فقال هلكت يا رسول الله قال وما أهلكك قال وطأت على امرأتي في رمضان فقال هل تجد ما تعتق رقبة قال لا قال فهل تستطيع أن تصوم شهرين متتابعين قال لا قال فهل تجد ما تطعم ستين مسكينا قال لا ثم جلس فأتي النبي صلى الله عليه وسلم بعراك فيه تمر فقال تصدق بهذا فقال أعلى أفقر منا فما بين لابتيها أهل بيت أحوج إليه منا فضحك النبي صلى الله عليه وسلم حتى بدت أنيابه ثم قال اذهب فاطعمه أهلك رواه السبعة واللفظ لمسلم ከአቡ ሁረይራ ተዘገበ አቡ ሁረይራ ምንድናል ጃአ ረጁሉን የሆነ ሰው መጣሉ ሰውየው ማን ነው አልተነገረም ግን በሌላ ዘገባ ሰለመቱ እብኑ ሰኽር የሚባል ሰሃቢ ነው ተብሏል ሰላማቱ እብኑ ሰኽር ወዴት የመጣው ኢለ ነብይ ሰለላሁ ዐለይሂ ወሰለም ወደ ነብያችን መጣ እና فقال አላቸው ለነብያችን ሐለክቱ ያ رسول الله አልመቀልኝ ሞትኩኝ ጠፋሁኝ አላቸው ወማ ሐለከ ካሉት ምን ሆነ ምን ሆነ ምን ሆነ አሉት قال وقعت على امراتي في رمضان በረመዳን ቀን እሚስቴ ላይ ወደኩኝ አለ አነቀፈችው ያው ይገባቸዋል በቀን ከባለቤቴ ጋር የማይፈቅር ስራ ሰራሁኝ ማለት ነው እና ይሄን ስራ በመስራቴ አለቀ ሊሞትኩኝ ያው ወደ ጀሃነም ገባሁ ማለት ነው ወንጀለኛ ሆንኩ እያላቸው ነው ነብዩ አለይሂ ሰላም ለምን ሰራ ዋጋ የለውም አሁን ለምን አይቻልም ተባይ ለምን ይሄን አደረካሪዝም ያሉት ወደ መፍትሄው ነው አንድ ነገር ሳይሆን እናስጠነቅቃለን ሆኖ ካለቀ በኋላ ወደ መፍትሄው ነው የሚከል فقال هل تجد ما توثق رقبه ያው ማካካሻና እንይበትና فهل تجد ታገኛለህና አሉት ማቶቴ ረቀባ ማለት ጫንቃን ከባርነት ነፃ የምታወጣበት አቅም አለ ሆይ ያሉት በዛን ጊዜ ባሪያ ከባድ ዋጋ ያወጣሉ ባሪያዋን ገዝቶ ከባርነት ነፃ ማውጣት ማለት ነው ይሄን የምትችል ከሆነ የሰራኸውን ወንጀል ያጠፋልሃል ያብስልሃል ማለታቸው ነው ቃለ ላ አልችልም አላቸው ባሪያ ገዝቶ ሆር ማለት ምስኪን ነኝ አልችልም አላቸው ምንም የለም የለኝ ቃለ فهل تستطيع ان تصوم شهرين متتابعين ሁለት ወር በተከታታይ መጾም ትችላለህ አቅሙ አለህ አይ ያ ረሱላህ ረመዳን መጾም አቅቶ ያየሁት ሚስሪያ ወደኩ ያኩ ሁለት ወር 60 ቀን እንታገኝ የምጾሙ አላቸው በጭራሽ አልችልም አላቸው قال لا አልችልም አለ قال فهل تجد ما تطعم 60 مسكين አሉት እሺ ሶስተኛና የመጨረሻ አማራጭ ልንገርህ አሉት 60 ምስኪን ማብላት ትችላለህ ወይ ቁጥራቸው 60 የሚያበላቸው አንድ ጊዜ ነው ወይ ራስ ወይ ምሳ 60 ምስኪን ያገራችን የዲያ ሰርጋው ከዛ በላይ ነው የሀብታም ሰርጋው ቃለላ በጭራሽ አላቸው ይሄንም አልችልም አላቸው መፍትሄው ጠፋ መፍትሄው ሁሉ ዘጋው እሱም ثم جلس ሰውየው መፍትሄ ጠፋ ቁጭ አለ እንግዲህ ያው መፍትሄ እስከሚገኝ فأوتي النبي صلى الله عليه وسلم ነብያችን ዘንድ ተመጣ ማለት ያው መጣላቸው ነው ምን ቢዓረቅን فيه ተምሩን ተምር የተሸከመ በውስጡ የያዘ አረቅ ማለት እቃ ነው የተምር መያዣ እቃ ነው አረቅ የሚሉት ዘንቢል በርዶ ያው ዘንቢል ይገባቸዋል ግን ትልቅ ነው ቢያንስ 20 ሰዓ የሚይዝ ነው 20 ሰዓን አንድ ሰዓ 3 ሁለት ኪሎ ተኩል ነው እሺ ሰለቀተ ፍጥር ላይ አንድ ሰዓ እንደምናወጣው ከሁለት ተኩል እስከ 3 ኪሎ ነው 3 ምን በለው እሺ 3 ሲባዛ በ 60 ኪሎ ማለት ነው طيب ያረቅ የሚባለው እሱ የሚይዝ ይላል አው 15 ሰው ወይም 15 ሰው የሚይዝ ይችላል የሚለው ያው ዝሮ ዝሮ ተምር የሚይዙበት ቅርጫት በአገራችን ቅርጫት የምንለው ታውቁት ከሆነ እንደዛ ነገር ነው እሱ መጣላቸው ሰደቃ ይመጣለው ለነቢያችን ከዛ ሲመጣ ይሄም አንድ መፍትሄ ነው አሉ ቅድም ያው ማብላት ማልችልም ዲሃኔ ወይለ እንግዲህ ዲሃ የሆነ ሰው በሃዲያ መልኩ ከተሰጠው ያን ሃዲያ ንብረቱ ያደርገዋል ንብረቱ ከሆነ በኋላ ለከፋራ ቢያወጣው ይቻላል ስለዚህ ምን አሉት ቢዓረቅ في تمر ውስጡ ተምር ያለው ማለት فقال تصدق بهذا يا وسدنا ሰጥቻለሁ ውሰድና ለድሆች አብላ ሲሉ ደግሞ ሰውየው ምለቃቸው አይደለም فقال اعلى افقر منا አላቸው አአ ተሰደቁ እንደማለት ነው አላፍቀረምና ከኛ ከኛ የባሰ ቤተሰብ ያለና ነው እንደማበረው አላቸው እኛው ራሳችን ተሰዳቂ ሆነን በሰው እጅ ላይ ወርቀን ከኛ የባሰ ዲሃ ኑሮ ነው ወይ ማበላው ምን ማለት ነው አላቸው والله ብሎ መሐላ ብሎ እንደው فما بين لابته اهل بيت احوج اليه من አላቸው ከዛ ማሩ ተራራና ከዛ ማሩ ተራራ መካከል ካሉ ሰፈሮች በጣም የሚያስፈልገው ከጃይ እንደኛ የለም ለዚህ ነገር ለዚህ ለመጣው ሰደቃ አላቸው እዚህ ተራበ ያለ ወዴትም ወስዱ ያላቸው ነው فضحك النبي صلى الله عليه وسلم የሰውየው አህዋል አሳቃቸው ቅድም አለቀልኝ ሞትኩኝ ያለ መጣ ሰውዬ መፍትሄው ሲያመቻቹለት እናንካ ወሲኳ ሰድቅ ሲሉት እኔው መሰደቅ አለብኝ ወሲከራከር ያኛውን ረሳው ኮልቀ ኢንሳኑ ሐሉ አኑ መቼም አለቀልኝ የሚለው ነገር ረስቶ ለሆዱ መከራከር ጀመረ ማለት ነው ይሄ ነገር አሳቃቸው ነብዩ አለይሂ ሰላቱ ወሰለም ፈገጋሉ ፈገከ ነብዩት ፈገጋሉ hatta በደት አንያቡሁ አንያብ ተቀላችሁ ቀንጣጤ ይሉታል የከተማ ማረኛው ታምርም ምንድን ባለው አላየሃል ከፊት ጥርሳቸው ቀጥሎ ያሉ ጥርሶች ሾል ሾል ያሉ ጥርሶች አንያብ ይባላሉ እነሱ እስከሚታዩ ድረስ ፈገጋሉ ለማለት ነው ثم قال ከፈገግታቸው በኋላ አሉት اذهب ሄድ አሉት فاطعمه ከዛ ለቤተሰብ ሰድቀው አሉት ለቤተሰብ ሰድቀው እንግዲህ ያኛውንም ሰርቷል ምግቡንም ማግኝቶ ለቤተሰቡ የሚችለው ወንጀል ለማሳበስ የመጣው ሰውዬ ለቤተሰቡ ምግቡ ይዞ ሄደ ነው አላያል እዚህ ጋር የምንረዳው ዋናው ቁም ነገሩ አንድ ሰው ሴትም ሆነች ወንድ በረመዳን ቀን ላይ ከፈጀረ በሳ ጀምሮ ፀሐይ እስከሚገባ ባለው መብላት መጠጣት እንደሚከለከል ሁሉ ግንኙነትም ክልክል ነው ግብረ ስጋ ግንኙነት አይፈቀድም ነው አንድ ሰው ካደረገው ይሄን ነገር ከፈጸመ ሶስት ከፋራ በቅደም ተከተል መጀመሪያ ባሪያ ሁር ማለት ነው አሁን ባሪያ የለም ከዛ ቀጥሎ ለአንዷ ቀን ላፈጠራት 60 ቀን በተከታታይ እንዲጾም ይገደዳል እዚህ ጋር ሴቶች በደንብ ትረዱት የሚገባው ከፋራ በሚወጅባቸውና በሚጾሙ ሰዓት የወራባ ሊመጣ ይችላል የወራባ ሲመጣ ያው ማፍጠር የግድ ነው ህመሙ ከአቅም በላይ ከሆነ ህመም ከመጣ ማፍጠር የግድ ነው የኢድ ቀን ከመጣ ማፍጠር የግድ ነው ሁን ብላችሁ እንዳታፈጥሩ ነው የተፈለገው ከፋራን አከታታች ጾሙ ማለት ሸሪዓዊ ከሆነ ፍቃድ ውጭ ዛሬ አጾም ብላችሁ እንዳታፈጥሩ ነው እንጂ ሸሪዓዊ ምክንያት ከተፈጠረ የግድ ነው ማፍጠራችሁ እንደገና አስጀምራችሁ ወይም ማከታተል የሚለውን ነገር አያበላሽባችሁም ማለት ነው እና ይሄን ድርጊት በመፈጸሙ 60 ቀን በተከታታይ እንዲጾም ይገደዳል የመጾም አቅም የሌለው ችግረኛ ወይም አቅመ ቢስ ከሆነ ደግሞ 60 ምስኪን እንዲያበላ ይታዘዛል ይሄ ካቃተስ እስከሚያገኝ ድረስ መጠበቅ ነው ያው ወንጀሉ ጫንቃው ላይ ከመምር አይወዝም ያከፈረው ሲያገኝ ይከፍላል ነው 3 አመትም 4 አመትም ቆየ በሚያገኝበት ሰዓት በሃዲያ የሚጣለት ሰርቶ የሚያገኝ ሲያገኝ መክፈል አለበት ነው ማብላት አለበት ነው ከሶስቱ ምርጫዎች ግን የለም በነገራችን ሶስቱ ምርጫ አይደለም አንዱ ሲያቅት ወደ አንዱ አንዱ ሲያቅት ወደ አንዱ ነው ቅደም ተከተላለሁ። ከሶስቱ የተሻለ ሙሰልማት አይደለም ሰባቱም ዘግበውታል ያው ኩቱበ ሲታ የሚባሉትና ኢማሙ አህመድን ጨምሮ ማለት ነው እሺ ከዚህ ሐዲስ ምንድነው የምንወስደው በረመዳን ያው ባሩት የተገናኘ ሰው በጣም ከባድ ወንጀል ከመሆኑ አንፃር ከፋራ አለበት ነው ከፋራው ሶስቱ በተከታታይ በቅደም ተከተል በቀን አውቆ የበላ ሰውስ ከፋራ አለበት ነው። አሁን አውቆ ግን ያደረገውን ነው አውቆ የበላስ አውቆ የበላ ሰው ከፋራ አለበት የለበትም ዑለማዎች ሁለት አቋም ነው ያላቸው አንዳንዶቹ ግንኙነት ያደረገ ሰው ከፋራ ካለበት ቂያሰን عليه በዛ ቀይሰን የበላም የጠጣም ሰው አውቆ ከሆነ ከፋራ አለበት ብለዋል ሌሎቹ ደግሞ ላ ነፍሱ የመጣው ግንኙነት ላይ ነው መብላት መጠጣት ላይ አልመጣም እዚህ ጋር መቀየስ ግንኙነትና መብራት መጠጣት ማገናኘት አይቻልም ስለዚህ አውቆ የበላ የጠጣ ሰው ከፋራ የለበትም ባይሆን ይቻላል መብላቱ ማለት አይደለም ወንጀል በጣም ከባድ ነው አንድ ቀን አውቆ የበላ የጠጣ ሰው በረመዳን አመቱን ቢጾመው የዛችን ቀን ጾሞ የሚያገኘውን አያገኝም በጭራሽ ነበር አመቱን ቢጾመው ከባድ ነው ማለት ነው እንግዲህ ግሪን ሲያደርገው ሰውዬ ከፋራው 60 ቀን ይተባለ አመቱን ቢጾም አይመልሳትም ነገር ግን ከፋራ አለበት የሚባል ነገር የለውም ወንጀሉ ከባድ ነው ለማለት ነው ነብዩ አለይሂ ሰላቱ ወሰለም የገለጹት ነው ስለዚህ ከመቀየሱ ሻሂው ቀን ከፋራ የለበትም የሚለው ነው ግን አውቆ መዛመዛ በረመዛን በጣም ከባድ ወንጀል ነው እዚያ ሀገር ለብዙ ፓኪስታኖች ምን እንደፈለጉ ሱቅ ሄደው አመጣ ነው የሚበዙ የሚጠጡት ይገርማቸዋል በጣም ያሳዝናል እሺ እዚ ከዚህ ሐዲስ ሐቂቀታን ብዙ ትምህርት ነው የምንወስደው ያውቆ ግዥ ያደረገ ሰው ረመዳን ያለውን ከፋራ ተናል መብላት መጠጣት አውቆ ከፈራ እኛ ያለው ባይባል እንኳን ከባድ ወንጀል ነው ያለን ሌላው አንድ ሰው ጥፋተኛ ነው ብሎ በጥፋቱ አምኖ ተመጣ ሰውየውን መግረፍ ምናምን መናገር መስደብ ምናምን አያስፈልግም ሐለፍ ያ ረሱላህ ስላቸው ለምን ይህን ሰራህ ብለዋል የሚጮሁት ወደ መፍቴ ምን ይሄድስ ለምን ወነጀካ አይባልም ሌላው በቀን ግንኙነት ማድረግ የሚያስከትለው መዘዝ ከባድ ስለሆነ ጥንቃቄ ማድረግ አለብን በረመዳን የሚጋቡ ሰዎች አሉ መጋባቱ አይከለከልም በነገራችን ለዚህ ቀንም ቢሆን ኒካማሰው ችግር የለውም ግንኙነት እንጂ ነገር ግን ብዙ ጊዜ ያው አንድ ነገር እስከሚጠጉት ያስቸግራል አይደል አይመስልም አንድ ነገር ስለዚህ ረመዳን ላይ ቀን ላይ ይሳሳታሉ ብዙ ጊዜ በጣም ልንጠነቀቅ የሚገባ ነው ረመዳን ላይ ጋብቻ ማሰቡ ጥሩ አይደለም አይበቃም ያቋቸው አይደለም ቀን ላይ ያሳስታል ጥንቃቄ ይደረግ ነው እሺ ሌላው ከፋራ አቅም ላለው ሰው ይኖራል አቅም ለሌለው ያው ዋጅብነት እንዳለ ሆኖ ጊዜ ይጠበቅበታል ነው እሺ ሌላው አንድ ሰው ከፋራ አለበት ከፋራ የሚከፍለው አጣ ሌላ ሰው ቢከፍልለት ይቻላል ነው የሚያሳየው ሌላ ሰው ቢከፍልለት ይቻላል ባይሆን ከፋራው የያዘው ሰውዬ መከፈሉ ማወቅ አለበት ሳያቅ ብናወጣለት ዋጋ የለውም ሌላ ወንጀል ነገር የፈጸመ ሰው ተብቶ ተጸጽቶ እስከመጣ ድረስ እርምጃ ይወሰድበትም ለማለትም ከዚህ ጋር ያለን ትምህርት የሚለው ሌላው የነብዩ አለይሂ ሰላቱ ሰላም ባህሩ ደስ የሚለው እኛ ገላ አሁን الثلاثه على كفاره وان الشافعي كفات على وقال الجمهور ተስማምታ ከሆነ ሴትዮዋ ያለበት በሚለው ነው ጥሩ ነው እንግዲህ የሚመስላል እዙና ቁም መሰሳታችን ሂዷል هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته